الحمد لله رب العالمين والصلاة والسلام الأتمان على النبي الأمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين أحبتي في الله نتدارس اليوم من كتاب بلوغ المرام من ادله الاحكام في كتاب البيوع في باب الوديعه رقم الحديث 835 ዛሬ ኢንሻአላህ ተዓላ ባቡል ወዲዓ ስለደራ የሚገልጽ ምዕራፍ ነው ሐዲስ ቁጥር 835 ላይ ነው የምንነሳው ሐዲሱ አምር ኢብኑ ሹዓይብ ያው በደንብ ተከታተሉ በደንብ አዳምጡ ያልገባችሁ ካለ በተለይ ደርሱ ዙሪያ ላይ ያው መጠየቅም ወደ ኋላ ይቻላል ኢንሻአላህ አሁን من يقرأ المثنى فليتفضل مشكورا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم باب الوديعة عن عمرو بن ابن شعيب عن أبيه عن جده عن النبي صلى الله عليه وسلم قال من أودع وديعة فليس عليه ضمان <clears throat> أخرجه ابن ماجه وإسناده الضعيف وباب قسم الصدقات تقدم في آخر الزكاة وباب قسم قسم الفيه والغنيمة يأتي يأتي عقب الجهاد إن شاء الله تعالى طيب شكرا باب الوديعه ስለ አደራ የሚገልጽ ነው አደራ ታቀላችሁ አደራን ካስቀምጥልኝ እንቻ አስቀምጭልኝ አደራ የተሰጠው ሰው ደግሞ የተሰጠውን ነገር በተባለው መሰል ማስቀመጥ ነው እንጂ መጠቀም አይደለም መጠቀም ከሆነ ውሶች ነው የሚሆነው ውሶሽን ኪራይን አደራን ለይተን ማወቅ አለብን የተከራየነው ነገር ልንጠቀምበት ነው የተዋሰነው ነገር ልንጠቀምበት ነው አደራ ማለት ግን ልንጠቀምበት አይደለም ልናስቀምጠው ነው ለሰው ልናስቀምጥ ነው ሐላፊነት ወስደን ማለት ነው ስለዚህ አደራ የሚለውን ነገር መጠቀም እንኳን የተሰጠ ሰው እየተጠቀመ ሰው እስከሚመጣ መጠቀም እንኳን አይችልም እቺ መኪና አደራ አስቀምጥልኝ ካለው በሩ ላይ አቆሞ መጠበቅ ብቻ ነው ያለበት የሱ መኪና ተመቆምበት ቦታ ላይ እንጂ ሲፈልግ ይሄደበት እየመጣባት ግጭት የተፈጠረ እንደሆነ አደጋ የመጣ እንደሆነ ተጠያቂ ነው የሚሆነው ያሰውዬ ያስቀመጠው ማለት ነው አደራ ግን ያው የመመለስ ግዴታ አለበት እንጂ ከጠፋ አይመለስም ልዩነቱ ይሄ ነው እንግዲህ የምንጠቀምበት ከሆነ ግን ልንከፍል ነው طيب باب الوديعه وديعه فعيله በሚለው ቃል ይመጣል فعيله እንላለን بمعنى مفعوله ተሰሪውን ነገር فعيله እንለዋለን ተቀማጭም ነገር ወዲያ ይባላል ነው ምን ወድዕ የተወሰደ ነው ወድዕ ማለት ወሆ ተርክ መተው ማለት ነው ወደአሁ ከተው ይሄን ነገር ትቶታል እንደ ማለት ነው ለምን አንድ ሰው ጋር አደራ ያስቀምጠው ወዲያ አሁን ባንክ ላይ ወዲያ እንለናል እዛ ባንክ ላይ ከወረወር ነው በኋላ ዙረን ማናየው ብር ስለሆነ ነው ምናገለባበጠው ከሆነ ወዲያ አይባልም መተው የሚለው ትርጉም እንዲመጣ ማለት ነው طيب لانها متروكه عند المود عند المودع ኢዳዕ ማለት ይሄን ዕቃ ጠብቅ ብሎ ውክልና እንደመስጠት ነው ቋንቋዊ ፍችን ነው የምላችሁ ሸሪዓዊ ፍቹ ተውኪሉ المودع من يحفظ ماله بلا عوض አንድ የንብረት ባለቤት ያን ንብረቱን ለሆነ ሰው ያለምንም ልዋጭ እንዲጠብቅለት መስጠት ወዲዓ ይባላል الوديعه ثبت بالكتاب والسنه او ثابته بالكتاب والسنه والاجماع يقول الله عز وجل ان الله يأمركم an tu'addul amanati ila ahliha አላህ Subhanahu Wa Ta'ala እናንተ ሰዎች ምን ልታደርጉ አደራዎችን ወደ አደራ ወደ ሰጣችሁ አካል ለማድረስ ያው እንድታደርሱ የማድረሳትን እንድትወስዱ ማለት ነው አንቱ አዱል አማናቲ አደራዎችን እንድትመልሱ ኢላ አህሊሃ ወደ ባለቤቷ ማለት ነው ይሄ ቁርአን እንግዲህ አደራ መስጠት ያለ መሆኑን በግልጽ አስቀምጧል ነው የመጣበትን ሰበብ ንዙል አለ መካ በሚከፍቱበት ሰዓት ያው ካዕባን ለመፍታ ለመግባት ቁልፍ ያስፈልገዋል ቁልፉ ደግሞ የሆነ ሰው ጋር ነበረ ባደራ መልኩ ተቀብለው ከፈቱና ሲጨርሱ መልሰው እንዲሰጡት ነው የመጣው ሰበብ ንዙሉ ግን አልዕብረቱ ቢዑሙም اللفظ لا بسو لا بخصوص السبب ይላሉ ሙፈሲሮች አንድ የሆነ ቁርአን በሆነ ምክንያት ሊወርድ ይችላል ምክንያት አለው አወራረድ የመጣበት ከዛ በኋላ የዛ የወረደበትን ምክንያት የያዘ ሁሉ ይሄ አንቀጽ ይመለከተዋል አሁን የተቸገር ነው ቃል አላህ ተዓላ ከዛ ስንላቸው ለአቡ ጀህል የወረደውን ቁርአን ይላሉ ይሄ ለአቡ ዘር የወረደ ነው ይሉሃል ይሄ ለዑስማን ብን መጥዑን የወረደ ነው ይሉሃል አ መሐመድ አብዱል ወሃብ ሰበበ ንዙን በላይ የተረጎመ እየተረጎመ ነው ይሄን እንዲህ ይላሉ አልዒብረቱ ቢዑሙም ለፍዚ ቃቱ የሚያካትተው ነው አይደለም ነው መታየት ያለበት እንጂ የወረደው በፋጡማ ነው የወረደው በዑመር ነው አይደለም ተበት የዳ የወረደው በአቡ ለሃብና በሚስቱ ነው እንበል የአቡ ረሃብንና የሚስኒ ሐማል ተግባር የሚፈጽም ሰው ዛሬም ካለ ይሄ ቁርአን ይመለከተዋል ይሄማ ካልሆነ ለአቡ ጀህል ወረደ ለአቡ ጀህል ለአቡ ላይ በዑመር በአቡበክር ወረደ ዘውና አቡበክርና ዑመር ላይ ካቆም ነው ቁርአን ላይ መልቂያማ ያገለግላል የሚለው ትርጉም ይጠፋብናል ስለዚህ ይሄ ቁርአን ኢነላሁ ሙልኩም አንቱ አዱአ ማሂላ አህሊሃ የሚለው የመጣበት ሰበብ ንዙል አለው ነገር ግን አማና የሚለው ሁሉ አደራ የሚለው ሁሉ ያካትታል ነው ሐዲሱ ያው የቀራነው ሐዲስ ነው በዚህ በሐዲስ ጸድቋል ነው ወዲያ ሌላው ኢጅማዕ ነው አጅማዕ العلماء على جواز الوديعه አደራ ማስቀመጥ እንደሚፈቀድ ፉቃዎች ሁሉ ጠቅሰውታል ተስማምተውበታል ዑለማዎቹ ነው አደራን በመጠበቅና በመወጣት አጅር አለው የለውም ሰውየው ነው ያስቀመጠው ሰውዬ በሚገባለው الله في عون العبد ما كان العبد في عون اخيه ተብሏል ገንዘብ ይዞ መንቀሳቀስ ላይችል ይችላል አንድ ሰው ስለዚህ ይጠብቅ ይዘህ ተጠብቅልኝ እኔ ሆነ ቦታ ደርሼ ልመጣ ስለሆነ ገንዘቡ አደጋ ላይ እንዳይወርቅ ቢፈልግ ነው አለው እሺ ብሎ አስቀመጠለት ይሄ ቀላል ነገር ነው እንዴ አጅር አለው ነው አደራ አስፈላጊ ነው ወይ እንደው አደራ ሁክም ሆኖ ሊቀመጥ ዘንድ አስፈላጊ ነው ወይ ህብረተሰቡ ዘንድ በጣም ያስፈልጋል አደራማ ባይኖር ውጭ ሀገር ያሉ እህቶቻችን በስደት ያሉ እህቶቻችን በተለይ ህገ ወጦቹ በምንም ተአምር ገንዘብ ወደ ሀገራቸው ማስገባት አይችሉም አስፈላጊነቱ በጣም አንገብጋቢነቱ ግልጽ ነው ለማለት ነው طيب ይሄ አደራ የሚባለው ነገር የውል ስምምነት ነው ጃኢዝ ነው ግዴታ አይደለም አደራ መቀበል ግዴታ አይደለም መቀበል ከተቀበልን በኋላ መመለስ ግን ባለቤቱ አንተ ካለ ግዴታ ነው ባለቤቱ አንተ ስለው መመለስ ግዴታ ነው መጀመሪያ ተቀብሎ ግን ማስቀመጥ ግዴታ አይደለም ፍቃደኛ ከሆነ ነው አጅር ከፈለገ ነው ከፈለገች ነው ይሄን ግዴታ እወጣለሁ ላለ ሰው ሁሉ አደራን መቀበሉ ይወደዳል ነው ምንለው ተቀብዬ ጠብቀዋለሁ የሚፈልገው ቦታ አድርሰዋለሁ ካለ ነው ስለዚህ አደራ ያስቀመጠ ሰው መጀመሪያ መቀበል ያለበት እችላለሁ ያለ ሰው ነው ከተቀበለ በኋላ ቢጠፋበት ደግሞ አይከፍልም በደንብ ያዙልኝ ይሰማል አይደል አደራ እወጣዋለሁ እችላለሁ ብሎ የተቀበለ ሰው እሱ ህግ ካልጣሰና ድንበር ካልጣሰ በስተቀር ቢጠፋበት አይከፍልም الا بالتعدي لا يضمن الا بالتعدي او التفريط ወይም ቤት አስቀምጥልኝ ቢለው ባህር ይዞ ገባ ባህር ላይ ጠፋበት ወደ ውስጥ ሰጠመ ባህር አበላሸው የታዲ ብሏል እሱ ያለው ቤት አስቀምጥልኝ ያለው እሱ ደግሞ ይዞት ወጣ ዱር እየቀማኝ ያልኩ አንዳንድ ሰው በጋላ ሲሄድ ጠፋብኝ ይላል መጀመሪያ አንተን ገንዘብ ታስቀምጥበት ጥሩ ቦታ ቤት ላይ አስቀምጥልህ አስቀምጥልህ ሆነ ያለ ቃጠሎች ተነሶ ቤቱ ቢቃጠል እሰየው ችግር የለም ግን ቤትህም አለ ቤትህም ሌባ አልገባም ቤት አስቀምጥልህ ብሎ ቢሰጥህ ይዘው ከተንቀሳቀስና ከጠፋ ተጠያቂ ነህ ይዘብኝ መንገድ እንዳትወጣ ይዘብኝ ወደ ከተማ እንዳትወጣ ሊለው ይችላል ያን ነገር አሽ ብሎ ከተቀበለ ባለው መሰረት ማስቀመጥ አለበት طيب ቀጥታ ወደ ሐዲሱ እንሄድ እንግዲህ አደራ ገንዘብ አይከፈልም ይሄ ኢጅማ ነው ዑለማዎች ተውበታል ነገር ግን ኢላ ኢዛ ተዓደ ድንበር አልፎ ሰውየው አስቀምጥልኝ ያለውን በመጠቀም ላይ እያለ ጠፋበት አስቀምጥልኝ ቢለው መኪናው ሲያንቀሳቀስ ጋጨችበት ይከፍላል وعن عمرو بن شعيب كعمرو بن شعيب عن ابيه كاباته عن جده كآياته ይዞ ዘገበ የሁሉንም ስራ አላህ ይላቸውና ከማን ይዞ ነው አያቱ عن النبي صلى الله عليه وسلم ከነብያችን በመጥቀስ انه قال እሳቸው ብለዋል አለ من اودع وديعه አደራን እንዲያስቀምጥ የተደረገ ማለት ነው ያ ማለት አደራ የተሰጠው ማለት ነው ወዲአተን ተቀማጭን ነገር አደራ የተሰጠው ሰው እና ያስቀመጠ ቢጠፋበት فليس عليه ضمان የመክፈል ግዴታ በርሱ ላይ የለበትም ብለዋል አለን ابن ማጀህ ዘግበውታል واسناده ضعيف ሰነዱ ደከም ያለ ነው አለ طيب ደካማ ይሁን እንጂ ሐዲሱ በሌላም በኩል ተዘግቧል ابن ماجه من طريق ايوب ابن سويد عن المثنى ابن صباح عن عمرو بن شعيب عن ابي عن جدي የዘገበው ነው ሰነዱ ضعيف ነው ሙሰና የሚባለው ሰው ደካማ ስለሆነ ذهبي ሙሰናን في الضعفاء ዘግበውታል ይላል እንደዚሁም ابن معين ሐዲሱን አደክሞታል ነው ይሄ ሰውየውን አደክሞታል ያው ሰነዱ ضعيف ነው ነሳይ እንደውም ሙሰና ከገባበት ሐዲሱ ተቀባይት የለው መስሩክ ነው የሚሉ ብለዋል ግን ሐዲሱ ሌላ ሶስት መንገድ ያለው ይላሉ ولهذا الحديث ثلاثه طرق አخر ሌላ ማለት ነው እነዛም ደካሞች ናቸው ተጠራቅመው ግን ሐሰን لغيره ይደርሳሉ ሐዲስ ማለት አንድ ሷሂህ ነው ሷሂህ ذاته ራሱ ሷሂህ ሆነ ወይ ደግሞ በሌላ ምክንያት ሷሂህ ሆነ ሷሂህ لغيره ይባላል እንደገና ሐሰን لذاته ይባላል ቀጥሎ ደግሞ ሐሰን لغيره ይባላል ከዚህ በታች ضعيف ነው ስለዚህ ተቀባይነት አለው ሐዲሱ ማዕነ الحديث ሌላ ሶስት መንገድ ስላለው ያ ተጨምቆና ተጠራቅሞ ተደጋግፎ በመደጋገፉ ምክንያት ወደ ተቀባይነት ይዘልቃል ሐዲሱ ደረጃው ነው አደራ ያስቀመጠ ሰው ታዲ ካሉ አለ በስተቀር አይከፍልም እንላለን እንግዲህ ወባቡ ቀስሚ ሰደቃቲ ሰደቃን የማከፋፈል ባብ ወይ ምዕራፍ ተቀደመ في اخر الزكاه ኪታቡ ዘካ መጨረሻ ላይ አሳልፈናል ሰደቃ ዘካ እንዴት ይከፋፈላል ለማን ይከፋፈላል የሚለው ማለት ነው طيب ወባቡ ቀስሚ الفيء ፈይ ማለት እንዲሁ ያለ ጦርነት የመጣ ገንዘብ ማለት ነው ፈይ ይባላል ወባቡ ቀስሚ አልፈይኢ ያለ ጦርነት የመጣን ገንዘብ የማከፋፈሉ ጉዳይም ወልገኒመቲ በጦርነት የመጣም ገንዘብ ياتي عقب الجهاد كتاب الجهاد መጣል ከዛ ቀጥሎ ይመጣልሃልና እዚህ ማምጣት አይተበቅብንም ኢንሻአላሁ ተዓላ ዘጠብቅ ይያሉ ነው مودع ና مودع ለይተን ወቅ ማን ኡዲዓ ወዲዓተን ስለን ሙዲዕ ማለት አደር አስቀማጩ ነው ሙዳዕ ተቀማጩ ነው ወይም ሙዳዕ ማለት አስቀምጥልኝ የተባለው ሰውዬ ማለት ነው ወዲዓ ማለት ደግሞ ያተቀማጩ ገንዘቡ ነው ወዲዓ አደራ ነው አደራ ነገር ደግሞ አልአማነቱ ላ يضمنها المؤتمن عليها አደራ ታምኖ የተሰጠው ሰውዬ አይከፍልም ኢላ ቢተዓዲ عليها የተሰጠውን አደራ ያለ አግባብ የሆነ ስራ ቢሰራ እንጂ እንዝላልነት ሁን ብሎ ደግሞ እንዲጠፋ የሚያደርግ ነገር ከሰራ ይከፍላል ለምሳሌ ተዓዲ ማለት ፊዕሉ ማላ ይጅዝ የማይፈቀድ ነገር ሰራ ለምሳሌ መንግስት የሚከለክላቸው ንግዶች አሉ ወይም ደግሞ ኮንትሮባንድ የሚባሉ እነዛን ገዛበት ተወረሰ ተዓዲ ብሎ ሰውየው እሺ ቀጥሉ ቅሩ كتاب النكاح عن عبد الله بن مسعود رضي الله تعالى عنه قال قال لنا رسول الله صلى الله عليه وسلم يا عمر الشباب من استطاع منكم الباءة فليتزوج فإنه أغض للبصر وأحسن للفرج ومن لم يستطع فعليه بالصوم فإنه له وجاء, وجاء وجاء متفق عليه طيب كتاب النكاح ስለ ጋብቻ ስለ ኒካህ የሚገልጽ ነው የጋብቻ ጣጣው ብዙ ነው በጥቅሉ ጋብቻ ጋር ትስስር ያላቸውን ጉዳዮች የሚዳስስና የሚቃኝ ምዕራፍ ነው ነው ኪታቡ እንግዲህ የግብይት ጉዳይ ጨረስ ከገንዘብ ጋር ያለ ንክኪ ነገሮች እነዘካ ከመከፋፈል ምንም አዋረፈዋል ወደፊት ይመጣማል ያለን ያው የሚገናኘው ጋር ነው ማመጣው የማይገናኝ ነገር አሁን መጨመር አልፈልግም ማለት ነው አሁን ስለጋ ብቻ ነው ጋብቻ ጋር ታያጅነት ያላቸው ነገሮች ማለት ነው ከቋንቋ በኩል ኒካህ ማለት ነው ማለት ነው በአረበኛ ኒካህ የሚለው ቃል ማጣመር ማለት ነው ማጣመር النكاح لغه الضم መለጠፍ መጨመር አንድን ከአንድ ጋር ማነባበር ኒካህ ይባላል ስለዚህ የጋብቻ ጉዳይ በዚህ ቃላት የተገለጸው ለምንድን ነው ከተባለ ባልና ሚስት የመተቃቀፍ ባህሪ ያላቸው አንድ የመሆን እንደውም ከአንሁማ شخص واحد ይላል ነው ማለት ነው ቦታ የመተቃቀፋቸው መጠን ልክ እንደ አንድ ሰው የሚሆኑበት አጋጣሚ አለ ስለዚህ የተነባበረ ነገር ኒካህ ይባላል እኒህም ሁለት ጾታዎች የመነባበር ባህር ስላላቸው ነው በዚህ የተሰየመው ይላል እንግዲህ ቻን በተመለከተ ያው ሸሪዓው ይፈቹ ኒካህ ማለት ያው ለግንኙነት ይመጣል ሐቀቱ ወጥ ኒካህ ይባላል ራሱ ነካካ ቢማ ጃማ አንድ ማለት ይመጣል ዋና ትርጉም እንደው እሱ ነው ወኩሉ ما ورد في القران من لفظ النكاح ይላል ኒካህ የሚል ቃል የመጣ ቁርአን ውስጥ ሁሉ በምን ይፈሰራል በውል ስምምነት በአቅዱ ጋብቻ በሚለው ማለት ነው الا قوله تعالى فلا تحل له من بعد حتى تنكح زوجا غيره የሚለው ቃል ሲቀር ኒካህ የሚለው ቃል በደንብ ያዙልኝ ቁርአን ውስጥ ከመጣ የሚተረጎመው በውል ስም በአቅዱ ነው ጋብቻው ከለከ አጋብቻ ተቀብያለሁ ለሚለው የሚተረጎመው አንድ ቦታ ላይ ሲቀር ምን የሚለው ላይ فلا تحل له من بعد حتى تنكح زوجا غيره ሶስቱን የተፈታች ሴት ሌላ ባል እስካላገባች ድረስ ለዛ ሶስቱን ለፈታት ባሏ አትፈቀድም በኒካህም ሆነ በረጃቱ ማለት ነው እዚህ ጋር ኒካሁን አቅዱን ብቻ ስራ የመጣች ትፈቀድ ያለች ማለት እንዳይተረጎም ሌላ ባል አግብታ እዛ ባል ጋር ሳይቃመሱ አይቻልም ይሄ የመጀመሪያው ባሏን ታገባ ትችልም ማለት ነው hatta ተንኪያ ዘውጅ غيرهما hatta يطاها زوجها الثاني ማለት ነው ثم يطلقها وتعتد ማለት ነው ግልጽ ነው አንዳንድ ፍቅህ ቦታ ላይ ኒካህ ብቻ ካሰራት ሌላ ሶስት የተፈታች ሴት ሌላ ቦታ ንካህ ታስራ ከወጣች ያ የመጀመሪያ ባሏ ሊያገባት ይችላል ብለው እንደስስ ዘድ የሚፈልጉ ሰዎች አሉ ሙሐለስ ያሳስሩ ማለት ነው ንካህ ብቻ ያሳስረው ፍታ ይሉታል እዳ የለባትም ማለት ሳይገናኝ ከፈታት እዳም የለባትም ስለዚህ ቀጥታ ይሄኛው ሊያገባት ማለት ነው አይቻልም እንዲያል ለምን ሐታ ተንኪሃ ማለት ሐታ የጧ ዘውጁ ሐሳኒ ማለት ነው ትርጉሙ ዘጋ ነው ማለት ነው طيب <clears throat> የጋብቻ በቁርአን የጸደቀው አንድ ፈንኪሁ ማጧ በለኩም ሚን النساء በሚል ጸድቋል በሐዲስም ጸድቋል አሁን የተቀረው ሐዲስ ራሱ ማሸረ ሸባብ ምን ሰጣ ምኩም ባተ ፈለተዘወጅ የሚለው በግልጽ ያሳያል ኢጅማዕም አለበት اجمع المسلمون على مشروعيه النكاح ጋብቻ ሸሪዓ ያጸደቀው መሆኑን ሁሉም ተስማምቶበታል እንደውም አደር አድርጉት ብሎ ነው ያዘዘው ወአንከሁል አያማሚኩም እያለ فلا تعذرون ان ينكن ازواجهن እያለ አንኒካሁ ሱነቲ فمن رغب عن سنتي فليس مني ብሎ ነብያችን ተናግረዋል ይሄ ሁሉ የጋብቻን ትልቅነት ያሳያል ነው طيب በመቀጠል እንግዲህ እዚህ ጋር ብዙ የሚነሱ ነገሮች አሉ ጋብቻ ላይ ባል ያለበት ኃላፊነት ሚስት ያለበት ኃላፊነት ጋብቻ ላይ የተቀመጡ ነገሮች አሉ እነዛ ነገሮች የሚያረጋግጡ ካልሆነ ወደ ጋር መገባት የለበትም ባልም በባልነቱ የባልነትን እንትን የማይወጣ ከሆነ ሚስትም የሚስትነትን ሀቅ የማትወጣ ከሆነች ጋብቻው ውስጥ حرام እንትን ሀቅ ላይ መውደቅ ጥሩ አይደለም ይሄን ስላችሁ ገና ፈራለሁ ብላ አትግባ ማለት አይደለም ጋብቻ ውስጥ የሚገባ ሰው ወንዱም ሆነ ሴት ያለበትን ኃላፊነት ግዴታ አውቆ መወጣት አለበት አለባት ነው ጋብቻ ላይ ዲነኛ መሆን በጣም ወሳኝ ነው አስፈላጊ ነው ጸባይኛ መሆን በጣም አስፈላጊ ነው ዲን ከለለ ብዙ ሐራም ይሰራል ጸባይ ከለለ መንገጃ ገጭና ያ ትልቅ አላማ የታሰበለት ጋብቻ ወደ ጦርነት ሜዳ የገዛ ጦርነት ይሆናል እንደዛ መሆን የለበትም ነው እሺ عن عبد الله بن مسعود رضي الله عنه انه قال قال لنا رسول الله صلى الله عليه وسلم يا معشر الشباب من استطاع منكم الباءة فليتزوج فانه اغض للبصر واحصن للفرج ومن لم يستطع فعليه بالصوم فانه له وجاء متفق عليه كعبد الله بن مسعود ከታዋቂው ታላቅ ሱሐቢ ተዘገበ ምን አሉ እሳቸው አብዱላህ ኢብኑ መስዑድ قال قال لنا رسول الله صلى الله عليه وسلم ነብያችን ለኛ አናግረውናል ብለውናል አለ ምን አሉ ያ ማዕሸረ الشباب እናንት የወጣት ቡድኖች ሆይ ማለት ነው ማዕሸረ ሸባብ ምን አለ ያ ማዕሸረ ሸባብም ይቻባሁት ነስከዳ እናንተ የወጣት ቡድኖች ሆይ አሉ ማንስተ ወንድሙን ሴት እንግዲያ ወጣት በሚል ይጠቃለላሉ ሴቶችን ኮረዳ ብትሏቸውም አንድ ላይ ሲመጣ ለሁለቱም ያስገዳል እርግጥ አሁን የሚፈልግ በዋናት ማን የሚለው ያው ሲጧው ለወንዱ ነው ማን ይስተጧ አሚንኩሙል ባአተ። ከውስጣችሁ ሚንኩም ከናንተ ከውስጣችሁ ማለት ነው አልባአ ተማት የጋብቻን ጣጣ የሚችል ማን ይስተጣ የቻለ ሚንኩም ከናንተ አልባአ የጋብቻን ጣጣ ጋብቻ ምን ያስፈልገዋል ምን ጣጣ አለው ፈለተዘወጅ ያግባ ብለዋል የጋብቻን ጣጣ ማለት ኢኮኖሚያዊ ብቃት ማለት ነው ብር ዶላር ያው ገንዘብ ማለት ነው ጋብቻ ሲታሰብ ገንዘብ ዋና መሰረት ነው ማስተዳደሪያ ማለት ነው ገንዘብ ስንል ደግሞ ብር ብቻ አይደለም መሬት ማረሻው ምኑ ምኑ ቀው ካለው ያው ለሱ ገበሬ በግብርናው ነጋዴ መነገጃ የሆነ መቋቋሚያ ነገር ያው የሆነ የሥራ መስክ መኖር አለበት አላየህ እሺ የጋብቻን ጣጣ ይቻለ ሌላው ደግሞ ጋብቻ ላይ የሚፈለጉ ነገሮች አሉ ከሴቷም ከወንድየውም ያም መገኘት መሟላት አለበት ያን ካልቻለ ምን ዋጋ አለው የጋብቻ ጣጣ ስንል ኢኮኖሚ ላይ ብቻ እንዳይመስላችሁ አካላዊ ብቃት ይወስናል ስለዚህ ይሄን የቻለ ሰው ፈረ ተዘወጅ ነው ያግባ ታግባ ያግባ ማግባት ምን ጥቅም አለው ካላችሁ فانه اغض للبصر አይኖች ወዳልተፈቀደላቸው ቦታ እንዳይገራመጡ እንዳይዟዟሩ እንዳይመለከቱ ጨፈን ያደርጋልና ጋብቻ ጋብቻን ፈጽሞ ስሜቱን ያረካ አጅነብይ ወደ ማየት አይቸገርም አይኑን ይሰብራል አለዛ ማየት ሳይሆን ይመርዛል واحسن للفرج ለብልትም አስከባሪ ነው ጋብቻ ጋብቻ ለወንድም ለሴት ለብልት አህሰን ማለት ከገፈሽ ህስን ምሽግ ማለት ነው ህስን ማለት አህሰን ማለት በምሽግ ውስጥ ያለው ሰው ከጦርነት ብዙ ይከራከራል ምሽጉ ጋብቻ ያለው ሰው ምሽግ ውስጥ ሆኖ እንደሚዋጋ ሰው ነው ሰውነቱን አካሉን ብልቱን ብልቷን ጠብቃለች ጠብቋል ማለት ነው ስለዚህ ጋብቻ ያው የአላህ ትእዛዝ መሆኑ የነብያት ስራ መሆኑ የፈጸሙት ነገር መሆኑ ትልቅ ነገር ቢያደርገውም በዋናነት በልቶ ጠጥቶ ስሜት አለና ያን ስሜት ለማጥፋት ስለሆነ አገዱ ለበሰር ነው አይናችን ወደ ያልተፈቀደ ቦታ እንዳይዘረጋ ይጨፍነዋል እንዲጨፍን ያደርገዋል ወአህሰኑ الفج ብልቱም ያልተፈቀደ ቦታ ውስጥ እንዳይሄድ ይከለክለዋል ይመሽግና ያስቀረዋል ምሽጉ ያስቀረዋል ማለት ነው طيب የቻለ ሰው ያውታ አይደል ወመን ለም يستطيع የጋብቻን ጣጣ አካላዊ ብቃትም ሆነ ኢኮኖሚያዊ ብቃት የሌለ ሰው ሚስያር ጋብቻ ያግባ فعليه بالصوم የመጾም ግዴታ አለበት فعليه አለበት ማለት ነው አሶሙ فعليه بالصوم መጾም አለበት መጾም ታውቃላችሁ ምግብ መቀነስ ማለት ነው አዳሩን ባዘውት የማይገኝ ምግብ በልቶ ቀን ጾምኩ ቢለው ዋጋ የለውም ያው ስሜት አይቀርም ምግብ ይቀንስ ማለት ነው ሹርባውን ስጋውን የተለያዩ ሁዳር ነገሮች እንደዚህ ያበዛ ሌቱን የሚበላ ከሆነ ቀን ቢጾም ዋጋ የለውም ለዚህ ነው አንዳንድ ሰዎች እኛ ስንጾም ስሜት ይጨምርብናል ይላሉ መች ጾመሃል መች ጾመሻል ነው በትክክል የጾመ ሰው ምግብ የቀነሰ ሰው ስሜት ይጠፋል فعليه بالصوم فانه ጋብቻ له ለአገባው አካል ዊጃኡ ማለት ስሜት ሰባሪ ነው ስሜትን ሰባሪ ነው አጥፊ ነው ማለት ነው ስሜት የሚባል ነገር አይኖረውም የጾመ ሰው አግባባለው ከጾመ ሶላት ሰግዶ ከወንጀል የማይቆጠብ ሰው ጾም እየጾመ ስሜቱ የማይሰበር ሰው ጾሙና ሶላቱ ላይ ችግር አለበት ማለት ነው አገድ አይንን ጨፋኝ አህሰን አምናዕ ነው ከልካይ ነው ብልትንም ወደ አልተፈቀደ እንዳይ ከልካይ ነው فعليه بالصوم መጾም አለበት እያበረታቱ ነው ነብያችን አለይሂ ሰላም ኢቅራኡን ሊጋኢብ አሉ ከጋብቻ የራቀ ሰው ያው መጾም እንዳለበት ነው የሚያሳየው ዊጃ ማለት ወጃአሁ የጀኡሁ ወጅአን بمعنى ضربه بالسكين ሆነ ቦታ ላይ በቢላዋ በካራ ሰው ወጃአሁ ይባላል ያው ቆርጠውን አይምንለው ስሜትን ቁርጣ ጎል ያጠፋል ማለት ነው የተፈለገው طيب ጋብቻ ዒፋ ነው ቁጥብነትን ያመጣል ቁጥብነት ደግሞ ዋጅብ ነው ራስን ቁጥብ ማድረግ ዋጅብ ነው አይደል ስለዚህ በጋብቻ ነው ራስን ቁጥብ ማገም እንችለው ነው ተቃራኒው ደግሞ ቁጥብነት የሚያጠፋ ልቅነት የሚያመጣው ያው ከጥጋብ የተነሳ የሚመጣው እሱም ሙሐረም ዚና ነው حرام ነው ነው የጋብቻን ጣጣ የቻለ ማለት መኖሪያ ቤት ያለው መንቀሳቀሻ መኪና ያለው የመነገጃ ብር ያለው ሚሊየን ቢሊየን ያለው ሌላስ ነው አንድ ቤት አይበቃም ደግሞ እንጨምርበት የጋብቻ አንጣጣ የሚለው እንግዲህ እስቴቷ የሚለው አንጻራዊ ነው በገጠር አንድ ሰው ለማግባት ምን ያስፈልጋል ታውቁታላችሁ በከተማ አንድ ሰው ለማግባት ኑሮ ለመረት ምን ያስፈልጋል ታውቁታላችሁ ግልጽ ነገር ነው የገጠሩን በገጠሩ የከተማን በከተማ ለመኖር የሚያስችሉ ነገሮችን ማሟላት ማለት ነው ያው አካላዊ ብቃቱን ታቆታላችሁ ግልጽ ነው ኢኮኖሚያዊ ግን ብዙ ገንዘብ ብዙ ቤት መስሪያ ብር ወዘተ ብዙ የሚጠበቅ ነገር አይደለም ተከራይቶ መኖር ኪራይ የሚከፍል የሚበላውን የሚለበሰው አልባሳትና ምግብ ነኮችን ለሱም ለሚስቱም ለልጆቹም ማቅረብ የቻለ ጋብቻን ይችላል እንላለን በኢኮኖሚ አንፃር እንጂ ብዙ ነገር ካላገኘው እያለ ዝም ብሎ መፍጀት የለበትም استطاعه النكاح هي القدره على المؤونه ቀለም መቻሉ ነው አሉ ሼኹ الاسلام وليس هو القدره على الوطء አረክ ያለዚህ ሰካን فان الخطاب انما جاء للقادر على الوطء ነው መጀመሪያውን ግንኙነት ያልቻለማ ምን ምን ታስቦ ያሉ መቻል የሚል ሰው እዚህ ጋር የመጣው ለምኑ ነው ኢኮኖሚ ብቃት ያለው ማለት ነው እንጂ ግንኙነትማ የሚለው እሱን ካልቻለማ መጀመሪያ ኺጧቡ ንግግሩ አግቡ የሚለው ያ አቅም ላለው ሰውና ስሜት ለሚቸገር ሰው ነው ወመን ለም يستطيع فعليه بالصوم አሉ እና ስሜት የሌለው ሰው ጾም ይባላል አይባልም መጀመሪያው ነው እሱማ ዋናው ነው ማለታቸው ነው እያናገሩት ያለው የግንኙነት ብቃት አለው ገንዘብ የለውም እሱን ሰውዬ ነው እንጂ ጭራሽ መጋህ የማይችለውማ ኺጧቡ አይመለከተውም እያሉ ነው طيب للمؤمنين يغضوا من ابصارهم አይንን መጨፈን ግዴታ ነው ይሄው እዚህ ጋር ቆል ሙእሚኒን ይغض من ابصارهم ሴቶችም አይናቸውን ይጨፈኑ መሸፈን ብቻ በቂ አይደለም የሚሸፈኑት ወንድ እንዳያጠቃቸው ችግር እንዳይፈጥርባቸው ያው ሴቶች ወንዶች ግን ዘንድ ያላቸው ነገር ታቃላቸው ከዚህ አንፃር አይቶ ተማርኮ ችግር ላይ እንዳይወርቅና ሌላ ውስጥ እንዳይገባ ነው ወንዶች ለምን ተሸፈኑ አልተባሉ ሴቶቻችን ብቻ ያስቸገረብን ሸሪዓችን ለምንድን ነው መቼም በባህላችን ሴት ከለ እንደፈረች ሲባል ሰምታችኋል ምናልባት ወታደር ከሆነች አላውቅም የለም ስለዚህ ሴቶች ይሸፈኑ የተባለው ሴቶች ቢያስፈልጋቸውና እንትንኳ ቢኖር ልድፈረው የሚል ሐሳብ ይላቸው ፍቃደኛ መሆን እንጂ ወንዶች ግን ሩጦ የሚመጣላቸው ማስገደድ ነው ከዚህ አንፃር ያ ነገር እንዳይከሰት ነው ወደ ሴቶች የመጣው ሂጃቡ ማለት ነው ተዛዙ ግን ወንድም አይነህን ጨፍን ሴትም አይነህን ጨፍኝ ነው ለራሳችን ስሜት ማለት ሁላችንም قل للمؤمنين يغضوا من ابصارهم የሚለው والذين هم لفروجهم حافظون الى وليستعفف الذين لا يجدون نكاحا حتى يغنيهم الله من فضله ገንዘብ የሌላቸው ሰዎች ራሳቸውን ቁጥብ አድርገው ለመኖር ይሞክሩ እስከመቼ አላህ እስከሚያስችላቸው ለማግባት የሚያስችል ነገር እስከሚሰጣቸው ማለት ሌላው እንግዲህ እንዳትቆጡ ሴቶቹ አይናችሁን ጨፍኑ ፈንኪሁ ማጧ በለኩም ሚነሳ ወይም እዛ ቆመው አልጨርሰውም ከሴት ያማራችሁን የጣማችሁን አግቡ በሚል ትዛዝ መጥቷል አምር ቢንካህ አለ ለቻለ ሰው እንዲያጋ ከፊትና እንዲቆጠብ ትዛዝ መጥቷል ግን ይሄ ትዛዙ ዋጅብን ያመለክታል ወይስ ተወዳጅነት ነው የሚያሳየው የሚለው ላይ ጅምሁር ዑለማ ተወዳጅነት ነው የሚያሳየው ፈንኪሁ ማጧ በለኩም ሚን النساء አው ማመለከት አይማኑኩም የሚለው ድረሳ ኒካህ ዋጅብ ቢሆን ኑሮ ምረጥ አይባልም ነበረ ወይም ደግሞ እንትን አግባ ብሎ አው ማመለከት አይማኑኩም ይሄ ምርጫ አይሰጥም ነበረ ለማ خيره بين النكاح والتسري ለማ خيره بين النكاح والتسري ስርያ ማለት ያው ባሪያ ማግባት ማለት ነው እና ጨዋውን ሴት በማግባት ምርጫ አይሰጠውም ነበረ ግን ዳውድ አልዛሂሪ ማግባት ዋጅብ ነው ኢማሙ አህመድን ባንዲ በኩል ማግባት አቅም ላለው ሰው ዋጅብ ነው ፈንኪሁ አምር ነው የሚያሳየው ያሉበትም አጋጣሚ ያለን የሚለው አቅም ያለው ያግባ አቅም የሌለው ግን ጾም ይጾም የተባለው እንጂ እሷ ትኛለች ብሎ ሌላ መንገድ መፈለግ የለበትም ነው እዚህ ጋር በኒካህ ሚስያር የሚሉት ነገር አለ ሚስያር እንዲገባችሁ ሚስያር ያው ጋብቻ ነው ወልይ መኖሩ መህረም እሷን ፍቃደኛ መሆኗ ባለ ፍቃደኛ ሆኖ መገኘት ሁለት ምስክር መገኘት ኒካሁ አንድ ነው ከዛኛው የሚለየው ነገር የለም ሚስያር ማለት አንድ ሴት ሁሉ ነገር አላት ገንዘብ ምንም አላት ባል ብቻ ነው የጎደላት ባልዮን አግብታ ማስተዳደር የምትችልና ወይም ከሱ ምንም የማትፈልግ እቺ ሴት ፍላጎቷ ከሆነ ባሉን ብቻ ፍቃደኛ ሆና ብታገባ ለባልነት ብቻ ማለት ነው ሌላ የማይጠየቅ ማለት ነው ይሄ ሚስ ያደርጉታል አንዳንድ ወለማዎች ፈቅደውታል አንዳንዶች ደግሞ አይፈቀድም ብለዋል አላየሃል ክልክል የሚያደርገው ነገር አይታይም ስርያ ነው ክልክሉ ስርያ ግን እናት አባት አያቅም እንዶ አባት ነው አባት አያቅም ወንድም አያቅም ተደብቃ ዝም ብላ ሄዳ የፈለገችውን ኒካህ ስር የመጣው ስላል በራሷ ማለት ነው ይሄ ስርያ ይቻላል حرام ነው ስርያ ሆኖ ሐላል ደግሞ አለ አባቷ እሷ ለፈለገችው ባል ሁለት ምስክር አስቀምጦ ኒካህ አሰረላት ይሄን ጋብቻ ግን ለውጭ ለህብረተሰብ አላሳወቁም አዕሊኑ ኒካ ወለው ቢዲሁ ፋሪድ ይሄን አላደረጉም حرام ብቻ እንዳይሆንባቸው ኒካ አስረውላቸው ሰውየው ኢዕላኑን ቀስሮ ሊያደርገው ማለት ነው ያ ኒካ ሐላል ነው ችግር የለም እንዲያለው ስለያ ችግር ስር ማለት ሚስጥር ማለት ነው ሸርጡ ስላሟላ ችግር የለውም ይሄ ያኛው ግን አባት የማያውቀው ጋብቻ ግን በአባት በኩል ባል ቢመጣ ነያግቢ ባል ነው ደብቃ ያገባቸው እንቢ ብትለው ደግሞ ለምን ይላል ስለዚህ መልስ ይጠፋል የዛን ጊዜ የዛኛው ሰውዬ እዳም ሳጨርስ ነገር ንካው ንካህ አይደለም በአባት በኩል የመጣው ንካህ ታገባ ነው እንዲህ ያለ ንካህ የሚያስሩ በተለይ ብዙ ጊዜ በአዲስ አበባ ዙሪያ በከተማው ዙሪያ ኒካህ እያሰሩ የሚወጡ ብዙ ናቸው አላህ Subhanahu Wa Ta'ala ሊፈሩ ይገባል እንላለን حرام ነው ቀጥሉ وعن أنس بن مالك رضي الله تعالى عنه أن النبي صلى الله عليه وسلم حمد الله وأثنى عليه وقال لكني أنا أصلي وأنام وأصوم وأفطر وأتزوج النساء فمن رغب عن سنتي فليس مني متفق عليه طيب وعن أنس بن مالك رضي الله عنه ان النبي صلى الله عليه وسلم حمد الله واثنى عليه نبي صلى الله عليه وسلم عند ጊዜ ይላል ان الحمد لله ብለው አላህን አመሰገኑ واثنى عليه እንግዲህ አህመዱ በሐነሁ ወተዓላ ምናምን ያው የሚሉት ነገር የተሰና ይባላል وقال ከዛም አሉ ምን አሉ እዚህ ጋር ብዙ የተቆረጠ ቃል አለ ሐዲሱ ረጅም ሐዲስ ነበረ ቆርጦ ነው ያመጣው ላኪኒ ያሉ ነገር ግን እኔ አንድ ሰው የሆነ ወሬ ሳያወራ ደግሞ ላኪኒ አይልም ነገር ግን አይልም የሆነ ወሬ አውርቷል የዛን ተቃራኒ ወይ የሆነ ነገር ሊያመጣ ሲፈልግ ላኪኒ ይላል ነገር ግን እኔ አሉ ኡሰሊ ላኪኒ አነ ነገር ግን እኔ ኡሰሊ ሰግዳለሁ ሌሊቱን መስገጃም መኝታም ነው የምጠቀመው ማለታቸው ነው ወአሱሙ ቀኑን ደግሞ ጾማለሁኝ አሉ ወኡፍጢሩ ስፈልግ ደግሞ አፈጥራለሁኝ አንድ ቀን ላይ መጾም ማፍጠር ማት አይደለም ዛሬን ቀን ጾሜ ነገን አፈጥራለሁ ማለት ነው በአንድ ቀን ስለማይሳካ የሙስሊም ጾም በአንድ ቀን ኢፍጣር እንትን አይገኝም طيب ወአተዘወጁ النساء ሴትም አገባለሁኝ አሉ እቺ ነው የፈለገው ሐዲሱ ይሄ ነው ወአተዘወጁ النساء ሴትም አገባለሁ እንደምታውኝ አንድ አይደለም ዘጠኝ 12 አግብቻለሁ እያሉ ነው فمن رغب عن سنتي ከኔ ሱና ያፈነገጠ ረጊበ በአን ሲራመድ ከረጊበ ቀጥሎ የሚመጣው አን ከሆነ ለጥላቻ ነው የሚሆነው የሚተረጎመው فمن رغب ብለን አን ሱነቲ ከኔ ሱና ያፈነገጠና የኔን ሱና የጠላ ሰው ማለት ነው فليس مني ከኔ አይደለም فليس مني ከኔ አይደለም ማለት ምን ማለት ነው የኔን ሱና የተከተለ አይደለም ሙስሊም አይደለም ብዙ ተርጉሞታል ቃላቱ እንዳል ነው የምናስቀምጠውኛ ከኔ አይደለም ብለዋል ከሳቸው አይደለም ብለን መህል ብቻ ነው ሱና አልተከተለም ሙስሊም አይደለም መግባት አያስፈልግም ከሳቸው አይደለም ሙተፈቁን አለይ የሆኑ ሰዎች ወደ ነብዩ አለይሂ ሰላቱ ወሰለም መጡ ነው ሐዲሱ በረጅሙ መጡና ጠየቁ ነብያችን የሚሰሩትን ስራ ጠየቁ እንግዲህ ነብያችን ታውቃችሁ غفر له ما تقدم من ذنبه وما تاخر ያለፈውም መጪውም ወንጀል ተምረሃል ተብለዋል ሰለላሁ ዐለይሂ ወሰለም መተጠይቁ ግን ለቲ ይሰግዳሉ ሲሏቸው አረገኝ እግራቸው እስከሚሰነጣጥቅ ነዋ ይጾማሉ በሚገባ ያገባሉ አዎ አሁን ሰዎች የነብያችን የኢባዳ ጉዳይ ነው ጠይቁ በዋናነት ሲጠይቁ እግራቸው እስከሚሰነጣጥቅ ይሰግዳሉ <laughs> ወንጀላቸው ተምሯል ተብለው እግራቸው እስከሚሰጣጥ ከሰገዱ ሳቸው እኛ በየደቂቃ በየሰከንዱ ምን ሆነን ሰዎች ጋብቻ ማያስፈልገን ማፍጠርም የለብንም ሌት መተኛትም የለብንም ወሰኑ ስለዚህ አንዱ ምን አለ እድሜ ልክን አላገባም አለ ኢባደኛ ነው መሆኑ ዝም አንዱ ደግሞ እንደው አልበላም ጾመኛ ነው መሆኑ ሁልጊዜ አለ ሌላው ደግሞ ሌቱን በሙሉ ስሰግድ ነው ማድረው እንጂ አልተኛም ማለት ይሄ ወሬ ነብያችን ጋር አለይሂ ሰላቱ ሰላም ደረሰ አወዳደሱና ጌታቸውን ንን ያለ ውሳኔ ወሰናችኋል ሲባል ሰምቻለሁ እናንተ ትክክል ነው አሏቸው አዎ ያ ረሱላህ አዎ አሏቸው ግዳውስ ልንገራቸው አድምጡ አሉና ላኪኒ አና ኡሰሊኒ ሰግዳለሁ አሉ ለተነስቼ ከነተኛለሁ ደግሞ እጾማለሁ አንድ ቀን አንድ ቀን አፈጥራለሁኝ ሴትም አገው ይሄን ሶስቱን ሱና የለቀቀ ሰው ከኔ አይደለም የኔን ተግባር የማይሰራ ሰው የኔ ሰው አይደለም አሉ ስለዚህ አግቡ ማግባት የነብያችን ሱና ነው ነው ዋናው መሰረቱ ቡኻሪ ያለ ሐዲስ ነው فلما سمعوا عباده رسول الله صلى الله عليه وسلم كانهم تقالوا ቡኻሪ ነው እንደው ሐዲሱ የራሳቸውን ስራ አስተናንሰው አዩዋት فكاين نحن من النبي صلى الله عليه وسلم ከነብያችን ስራ ጋር የኛ ስራ ሲወዳደር ምንም ቦታ የላትም የኛ ያለቀች ነገር ነች ብለው ነበር የወሰኑት ውሳኔ ነብያችን ግን አንቱም ወለነ ቁልቱም ከዳ ወከዳ ስሏቸው አዋላቸው ላ መሆን የለበትም ስሙን እንገራቸው والله اني اخشاكم لله واثقاكم له ምናልባት መሐመድ አላህን አይፈራም ብላችሁ ከሆነ والله እኔ ከማንኛችሁም በላይ አላህን እፈራለሁኝ አላህን ጠነቀቃለሁኝ ይሁን እንጂ ግን አላህን መፍራት መጾምን አይከለክልም ማፍጠርን አይከለክልም የተነሱ መስገድን አይከለክልም መተኛትን አይከለክልም ማግባትን አይከለክልም ማታቸው ነው ስለዚህ ላኪኒ እሰግዳለሁ ጾማለሁ ማነው እሰግዳለሁ ተኛለሁ እጾማለሁ አፈጥራለሁ አገባለሁ ከዚህ ውጭ ሆነን እንጓዛለን ካላችሁ ከኔ አይደላችሁ ጋብቻ የነብያችን ሱና ነው አያችሁት የሌሎች ነብያቶች ሱና ነው ወለቀድ አርሰልና ሩሱለ ሚን ቀብሊከ وجعلنا ለሁም አዝዋጀን وذريه መልእክተኞችን ካንተ በፊት ልከናል ካንተ በኋላ አላከንም እንጂ ካንተ በፊት ልከናል አላህ ለነሱ ሚስቶችን አድርገንላቸዋል ሚስቶችን ፈቅደንላቸው እንዲያገቡ አስችለናቸዋል ልጆችን ሰተናቸዋል አግብተውም ግንኙነትም አድርገው ወልደዋልም ይሄ ያንተም ካንተ በፊት የነበሩ ነብያቶች ተግባር መሆን አለበት ይላል ነው አላህ Subhanahu Ta'ala ስለዚህ የታቂዮች አላህን የሚፈሩ ሰዎች የሷሊህ ሰዎች የነብያቶች የሩሱሎች ተግባር ነው ጋብቻ እንጂ ስሜታን ሰው ብቻ የሚሰራው ወይም ደግሞ በዘር ልማድ የሚሰራ ነገር እንዳይመስልህ ሱና ነው ፈጽሙት ነው ዋጅብ የሚሆንበት ጊዜም አለ አቅሙ ኑሮት ፊትና ላይ ወድቃለሁ ያለ ሰው ማግባቱ ግዴታ ነው طيب ስለዚህ ለየት ተነሳች ስገዱ ተኙም አንዳንዴ ጾሙም አንዳንዴ ማፍጥሩ ያላገባችሁም አላህ ይስጣችሁ አላህ ይስጠን አግቡ ማግባት ኖርብናል ነው እንዲሁ ዝም ብዬ ኖራለሁ ማለት አግባብ አይደለም በስልምና ዝም ብሎ መኖር ቦታ የለው ትልቅ ሸኻቃ አለህ ሸምግለው አልጋ ላይ ቁጭ አሉ በእድሜያቸው አግብተው ያውቁ ከኢባዳ ሰንፈኛ ብለው ማለት ነው እንደዛ መሆን የለበትም መገባት አለበት ነው እርግጥ ከምናቃቸው ዑለማዎች ካለፉትም ሼኹል እስላም ተይሚያ ያው አላገቡም ይባላል ኢማሙ ነወዊም እንደዚሁ ነገርላቸዋል እነዚህ ጊዜያቸው ሰዓታቸው በጣም ጊዜያቸው ውድ ነበረ ማግባት የሚያስ ጊዜ አላገኙ በዕልሙ በፈትዋው በማቅራቱ በጂሃዱ በተለያየ ነገር እዛም ጋር ደግሞ እድሜያቸው ያነሰበት አጋጣሚ አለ ማሙን ነው ከ45 አካባቢ አመት ብቻ ነው የቆዩት አልቆዩም ኢብኑ ተይሚያ ወደ 60 አመት መተዋል ግን የሳቸው ጊዜ የነበረ በኢራቅ ላይ ጦርነት ታውቁታላችሁ ትልቅ ጦርነት ነበረ በእስር ቤት ነው ብዙ ያሳለፉ ደግሞ እስር ቤትም አለባቸው ምናልባት ብዙ ስጋ ያለባቸው በዛ በዛ ምክንያት ያው አላገቡም ይባላል እንጂ ጋብቻን ጠልተው ተቃውሞት እንዳይመስላችሁ ነው ወይም ደግሞ ባህታዊነት መኖር ኢባዳ ነው ብለው አይደለም ምክንያቶች ስላሏቸው ነው ስለዚህ ማግባት የነብዩ ነው ማግባት አለባችሁ ነው ቀጥሉ وعنه قال كان رسول الله صلى الله عليه وسلم يأمر بالباءة وينهى عن التبتل نهيا شديدا ويقول <clears throat> تزوجوا الودود الولود فإني مكاثر بكم الأنبياء يوم القيامة رواه أحمد وصححه ابن حبان وله شاهد عند أبي داود والنسائي وابن حبان أيضا من حديث معقل ابن يسار طيب وعن انس بن مالك رضي الله عنه قال وعنه مات وعن انس ማለት ነው በተውላጠ ስም ወይም በዶሚር ያምጣው እንጂ ያው አነስ ነው የፈለገው ምን አለ አነስ كان رسول الله صلى الله عليه وسلم يأمرنا بالباءات ነብያችን ያዙን ነበረ ቢልባአቲ ማለት ያው በጋብቻ እንደ ማለት ነው ማን ይሰጣምኩም الباء ተብሎ አቅም ያለው ሰው ያግባ ብለን የተረጎመው አሁን ደግሞ አቅሙ ራሱ እንደጋ ብቻ ተወስዶ የእምሩና ቢልባት በጋ ብቻ ያዙን ነበር ይያሉ ወይንሃ ይከለክሉን ነበር አን ተበቱሊ ከጋብቻ ከመራቆት ከመቋረጥ ተበቱ ተቀጥዑ ማለት ነው ጋብቻ የሚባለው ቁርጣ ጎዳ ትቶ አልፈልገውም ከማለት ይከለክሉን ነበር ባህታዊነት ከመኖር ማለት ነው ክልከላው ነህየን ሸዲደን አለ በጣም የጠነከረ ክልከላ ይከለክሉን ነበር ويقول له ነበር ሊያብራራው ነው የሙርና ቢልባአት ያለውን ሲተረጉሞ ተዘወጁ አልወሉድ አልወዱድ ተዘወጁ አግቡ ማለት ነው ወንዶችን ያው ሴቶችንም የሚያገቡት አልወሉደ ወላዶችን ወይም ወላዷን ማለት ነው አልወዱደ አፍቃሪዋን ማለት ነው ብዙዎቻችሁ ፍቅር ታውቃላችሁ አይደል ባሏን የምታፈቅር ባሏን የምትወድ ማለት ነው በምን ነው የሚታወቀው ይሄ እንግዲህ የሚያስላጉሳ ማታቅ ወላድነቷ በሚታወቃል ወዳድነቷስ በሚታወቃል መልሱ እናንተ ጋር ነው እሺ አግቡ ወላዷንና ወዳዷን አሉ فاني مكاثرون እኔ ተፎካካሪ ነኝ ወይም አብጅታ ነኝ ማለት ያው ብዙ ተከታያለ ብዬ ፎካከራለሁ ማለታቸው ነው እወዳደራለሁ ማለት ነው ቢኩም በእናንተ በኡመቶች በህዝቦች አልአንቢያ ነብያቶችን መቼ የውም القيامه በእለተ ትንሳኤለት የኔ ተከታዮች ብዙ ናቸው እያልኩኝ ይሄው እያውዬ ስለማቀርባችሁ አሁን ተጋብታችሁ ስትዋለዱልኝ ስትባዙልኝ የነገ ውድድሬ ውጤታማ ይሆንልኛል subscribe ነው ታቁተ YouTube ከፈተው ሁሉ subscribe አድርጉኝ ይላል ከሌላው በልጦ ለመገኘት ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ተጋቡልኝ ተዋለዱልኝ ለውድድሩ አሸናፊ ያደርገኛልና ድምጽ ስጡልኝ ነው የምርጫ ድምጽ በመውለድ ነው እሺ በማግባት ብቻ አይደለም በመውለድ ለነብዩ ድምጽ መስጠት የፈለገ ሰው ይውለድ ድምጽ መስጠት ያልፈለ ያው እንግዲህ ቦምቡን ያዝ رواه احمد وصحاب ابن حبان ኢማሙ አህመድ ዘግበውታል ኢብኑ ሒባንም ጥሩ ብለው አሞካሽተውታል وله لذي حديث شاهد مسكر الله ድጋፍ አለው እንደ አቢ ዳውድ አቡ ዳውድ ውስጥ የተዘገበ ወነሳኢ ከነሳኢ ዘንድም ወብኒ ሒባን አይዶን በድጋሚ ወብኒ ሒባን ዘንድም የተዘገበ ሌላ ደግሞ አለ ከማን ይዞን ያወሩት እነዚህ ሁሉ አቡ ዳውድም ነሳኢም ابن ሒባንም من حديث معقل ابن يسار معقل ابن يسار ከሚባለው ማለት ነው طيب ያኛው ከአነስ ላይ ያወራነው ሐዲስ ከአነስ ነው የተዘገበው እነዚህ ደግሞ የዘገቡት ከማዕቂል ኢብኑ የሳር ነው ዙሮ ዙሮ ዙሮ ሐዲሱ ምንድነው ሐዲሱን صحيح ትክክለኛ ሐዲስ ነው ነው ተበቱል ከጋብቻ መራቅና ጋብቻን መጣል የተከለከለ ነው ነው እንቂጧ አን الزواج ጋብቻ አልፈልግም ብሎ ውሳኔ ከመወሰን ይከለክሉን ነበር ነው ወሉድ ከሲረተ ዊላዳ ወላድ ማለት ነው ካሁን ቀደም አግብታ ወልዳ ያልታየች ከሆነች በምን ይታወቃል ነው ወልዳ ምታ ከሆነ ወላድ ይታወቃል ግን አግብታ ማታቀው ሴት መካን ትሁን ወላድ ትሁን በምን ይታወቃል በቤተሰቦቿ ይታወቃል ይላል የነከለ ዘርማ አውቶማቲክ ነው የሚወልዱት ይባላል በዛ ይታወቃል ካገቡ መውለዱ ነው ስማ ማሻአላህ ይባላሉ በዛ ይታወቃል እዛ ውስጥ መቼም አንዳንድ እንግዲህ ንፍሮ ተቀቅሎ የማይበስል አለ አንዳንድ ሊመጣ ይችላል ግን በአብዛኝ የነከለ ዘር ለዘር በጣም ጥሩ ነው ለመውለድ ጥሩ ነው የሚባል ነገር አለ በዛ ይታወቃል طيب በእህቶቿ ባክስቶቿ በእናቷ ምናምን እናቷ ልጅ ተናግባኝ በነገር ላይ ሙካፊር ሌላው ወዳድነትም እንደዚሁ ነው ያው መቼም የብሔርን አቀንቃኝ እንዳትሉኝ እንጂ ከኤከሌ ብሔር ባላችን ይወዳሉ የሚባል ነገር አለ በሀገራችን ያው በአብዛኙ ማለት ነው አብዛኙ ይታወቃል ለባላቸው ምቹ የዚህ ሀገር ሰዎች ይባላል የእንዲህ ሀገር ሰዎች ዘሮች የሚባል ነገር አለ ወዳድነትም የሚታወቅባቸው ብዙ መንገዶች አሉ ለማለት ነው የፈለኩት አግብቻለሁ ግን ባለና ወዶ የሚሰቶች አሉ አይደል እንግዲህ ማይሰ የተገባበት ነገር ይኖራል እሷም ደግሞ ተገዳ የገባችበት ነገር ይኖራል እንደዛ ያለው አይደለም ፈልጋ ፈልጎ መሆን አለበት እንጂ ሌላ በደራ በትቢት በምን ተወጥሮ ያልሆነ ጋብቻ ውስጥ መግባት አስፈላጊም አይደለም ትዳር ማለት ህይወት ነው ህይወት ደግሞ መጀመሪያ ከተበላሸ ወደፊትም አያምርም ዱዓ አድርገውበት መክረውበት አስበውበት ቤተሰብ ተስማምቶ ይሆናል ተብሎ ተገብቶም የጋብቻ ጣጣ በተለኛ ሀበሾች ላይ በጣም ከባድ ነው በጣም በጣም ከምታስቡት ከምታውቁት በላይ ከባድ ነው በፈቷ ደረጃ በጥያቄ ደረጃ 95 በመቶ የሚመጣው ጥያቄ የጋብቻችን ጉዳይ ነው አምስት በመስዋዕት ነው እንደዛ አህካም የሚጠይቀው ማለት ነው የሁሉ ችግር እንዳለብን ያሳያል አንደኛ ታንጾ ማድረግ ያስፈልጋል ከወንድም ከሴቱም ስነ ምግባር ያስፈልጋል እስላምን መተግበር ያስፈልጋል ችሎታ ይወስናል ዲን ይወስናል ብዙ ነገር አለው ያንሳና ዘለን ስለምንገባበት ለመውጣት መከራ ለመቀጠል መከራ ይሆንብናል በጣም የሚያቃጥል በርበሬ በልቶ አንድ ሰው ሽንት ቤት ሲሄድ አቃተው አልቻለም ሲበላ دخول وسوا وخروج وسوا ባለ ሳስገባው በችግር ነበር ሳወጣው ተቸገርኩ አለ እና አንዳንድ ትዳር እንደዛ ሆኖብናል ለመፈጸም ጋብቻን ለማድረግም ብዙ ችግሮች ይገጥሙታል ከዛ ጋብቻ ለመውጣትም ብዙ ችግሮች ይመጣሉ 78 10 አመት ከዛ በላይ አልፈታም እያለ የሚያንገላታ ስንት ባል አለ ወይ ባላለ ብላ አልተደሰተች ወይ የላልታጨች በአየር ላይ የሚቀሩ ስንቶች አሉ ወንዶችም ሴቶችም አላህ Subhanahu Wa Ta'ala ልንፈራ ይገባል ነው የምንለው ጊዜያታችን አልቋል እዚሁ እናቆማለን وصلى الله وسلم على نبينا محمد وعلى اله وصحبه اجمعين